بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى الاستفتاح ስለ ሶላት መክፈቻ የሚናገር ነው ነው እንግዲህ ትላንትና ባሳለፍነው ትምህርት ውስጥ የተመለከትነው ስለ ተክቢራና ከተክቢራ በኋላ እጅ እንዴት እንደሚደረግ የመሳሰሉ አህካሞችን በሰፊው አልፈዋል ማለት ነው። ዛሬ የሚያወራው ስለ እስትፍታህ ነው። እስትፍታህ ማለት የሶላት መክፈቻ ዱዓ ማለት ነው። ثم يستفتح كذا وهلا استفتاح ያደርጋል بما جاء عن النبي صلى الله عليه وسلم كنبي صلى الله عليه وسلم በመጣው فيقول ይላልም ይላል اللهم باعد بيني وبين خطاياي كما باعدت بين المشرق والمغرب اللهم نقني من الخطايا كما ينقى الثوب الأبيض من الدنس اللهم اغسل خطاياي بالماء بالماء والثلج والبرد ይህንን ይላል اللهم ጌታዬ ሆይ ባዒድ በይኒ ወበይነ ኸጣያይ በእኔና በወንጀሎቼ መካከል አራርቅ እንዴት ከማ ባዓድተ በይነ ልመሽሪቅ ወልመግሪብ ከምስራቅና ምዕራብ መካከል እንዳራረከው ሁላ اللهم ጌታዬ አላህ ነቂኒ ምን ልኸጣያ ከወንጀልም የጠራ አድርገኝ ከማ ዩነቀ ሰው ልአብየድ ነጭ ልብስ እንደሚጠራው ሁላ ሚን ደነሲ ከቆሻሻ አላሁመ እግፊር አላሁመ እግሲል ኸጣያየ ጌታዬ ሆይ ወንጀሎችን እጠብልኝም ቢልማኢ በውሃ ወሰልጂ በደረቀ የሆነ የውሃ ክፍል ይሄ አሁን እኛ በተለያየ በሆነ ሰላጃ ይሉታል። አሁን ይሄ አዲስ የመጣው ፍሪጅ የምንለው ምንለው ያ ምንድነው ፈልድ ይሰራልና ውስጡ ስንከተው ውሃውን ያደርቃል ያ የደረቀው በሰው እጅ እንዲደርቅና ወደ በረዶነት እንዲቀየር የተደረገው ሰልጅ ይባላል ከራሱ ደግሞ ከዛ ከሰማኡ የወረደው በረድ ይባላል ከሰማኡ የወረደው ሐቡል ገማም ይባላል እሱ በረድ ይባላል ይሄኛው በሰው የተሰራው ሊሆን ይችላል ወይም ደግሞ መሬት ላይ መሬት ላይ ወደ በረዶነት የተቀየረው ሰልጅ ይባላል። አልሙሂም ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብሎ ይበል ብለዋል። አላሁመ እግሲል ኸጣያየ ጌታዬ ሆይ ወንጀሎቼን ማርልኝ ቢልማኢ በውሃ ወሰልጂ ወልበረድ በበረዶ ይሄ እንግዲህ ይመጣል ኢንሻአላህ ተፍሲሩ እያንዳንዱ ማለት ነው። ለምን እንደዚህ ተባለ? رواه البخاري بخاري أورتوتال عن أبي هريرة رضي الله عنه إهن الحديث كأبي هريرة بهذا اللفظ بذيه لفظه هم بخلفه ومسلم مسلم لما ورتوطل بلفظ نقني من خطاياي بميلو ورتوطل اللهم نقني من الخطايا نبر الزالي يا بخاري ولي مسلم لي من الال من خطايا يا توانجلوشي واغسل لي من خطايا يا الال يا مسلم بالثلج والبرد والماء والبرد فعن أبي هريرة قال كأبي هريرة بلوال كان رسول الله صلى الله عليه وسلم نبياتنا عليه الصلاة والسلام نبروا إذا كبر في الصلاة صلاة تكبيرا بعد الرجل بذي الله أكبر بالو بذي سكت هنية قبل أن يقرأ ሳይቀሩ በፊት ትንሽ ዝም ይሉ ነበር። ይሄ ዝም የሚሉት ትንሽ ዝም የሚሉት የምን ሰዓት ነው ማለት ነው? የእስትፍታህ ሰዓት ነው። ይሄን ዱዓውን እስትፍታህ የሰላት መግቢያ ዱዓ የሚያደርጉበት ነው። ወሃዛ ይህ ትንሽ ዝም የሚሉት መቼ ነው? ፊ ሰላት ልጀህርየቲ በገሃድ የሚሰገዱ ሰላቶች ላይ ነው የሚጮህባቸው ሰላቶች ላይ ወካነ ላ ዩምኪኑ ሊሰሓባ ለሰሓባዎች አይመቻቸውም ነበር ረዲየላሁ ዐንሁም አን የደዑ ሰጊረተን አው ከቢረተን አን የደዑ ሊተዉ ሰጊረተን ትንሽን አው ከቢረተን ወይም ትልቅን የሕታጁነ ኢላ ፈህሚሃ መገንዘብ አስፈላጊ ሆኖ ሳለ አይተውም ነበር ኢላ ሰአሉ አንሃ ቢጠይቁ እንጂ ሰሓቦቹ ረዲየላሁ አንሁም ትንሽም ይሁን ትልቅ ለምንድን ነው ይሄ ዝም የተባለው አልገባቸው ማለት ነቢዩን አለይሂ ሰላቱ ወሰላም ይጠይቃሉ ማለት ፈቁልቱ አልኩኝ ይላል ይኸው አቡ ሁረይራ ያ ረሱላላህ የአላህ መልክተኛ ሆይ እንግዲህ ወሀዳ ፊ ሰላት አልጃህሪያ ካለው ጀምሮ የሸህ ንግግር ነው ያስታውቃል አይደለም የተከተበው በቀጠን ባለመልኩ ፈቁልቱ የሚለው ሐዲስ ነው እንግዲህ ፈቁልቱ ያ ረሱለላህ አልኳቸው የአላህ መልክተኛ ሆይ ቢአቢ አንተ ወኡሚ አባቴና እናቴ ለአንተ ፊዳ ይሁኑልህ አረአይተ እስቲ ንገረኝ እንደማለት ነው አረአይተ ማለት አኽቢርኒ ማለት ንገረኝ سكوتك بين التكبير والقراءة سكوتك ذمتها بين التكبير والقراءة الله أكبر آه، تبع لنا قراءة ما هكل هي الحمد لله رب العالمين تبلو بمك أرهب وهنا قراءة ما هكل ذمته من جنو بلوت أيك رسول عليه الصلاة والسلام ما تقول من جنة متلوالات قال النبي صلى الله عليه وسلم أقول إلى اللهم اللهم باعد بيني وبين خطاياي يتيهي بني النبى وانجلوك ما هكل أرك كما باعدت بين المشرق والمغرب በምስራቅና በምዕራብ መካከል እንዳረቅ አላሁመ ጌታዬ ነቂኒ ምን ኸጣያየ ከወንጀል ያጽዳኝ። እንግዲህ ማጽዳት ማለት ራሱ ወንጀሉን ምን ማድረግ ነው? ዞር ማድረግ ነው። ለምሳሌ መጀመሪያ የሆነ ቦታ ላይ አይነን ነጃሳ ብናገኝ ነጃሳ የሆነውን ራሱን አካሉን ብናገኘው ምንድን ነው የሚደረገው? መጀመሪያ እሱን ነው የምናነሳው ማለት እሱ ከተነሳ በኋላ ከእንደገና ቦታው ምን ይደረጋል? ይታጠባል ማለት አሁን እንግዲህ ነቃኡም የሆነው መጀመሪያ ምንድነው ማንሳቱ ነውና ከማ ዩነቀ ሰውል አብየዱ ነጭ ልብስ እንደሚጠራ እንደሚጸዳ ሚነ ደነሲ ከቆሻሻ ልክ እንደዛ አጥራኝ اللهم اغسلني ጌታዬ ሆይ እጠበኝ ሚን ኸጣያየ ከወንጀሌ ቢሰልጂ በሰልጅ ወልማኢ በውሃና ወልበረድ በበረዶ وهذا يه أصح حديث ورد في ذلك استفتاح ላይ ከመጡ ሐዲሶች ስለ استفتاح እንግዲህ ከተናገሩ ሐዲሶች በጣም ሰሂህ የሆነው ይሄ ነው ቡኻሪ ሙስሊም ስላለ ومع ذلك ከዚህም ጋር فأكثر المسلمين اليوم አብዛኛው ሙስሊሞች ላ ያዕለሙነ አን ሀዘ ልእስትፍታሕ ይህንን እስትፍታሕ አያውቁትም ወላ የስተፍትሑነ ብሂ አይጠቀሙትም አብዛኛው ሰው ይህንን አይጠቀምም የሚጠቀመው አብዛኛው ሰው አላሁ አለም ወጀህት ወጅሄና ስብሓነከ አላሁም ኸይር ይመጣል እሱም አለ النبي صلى الله عليه وسلم ነገር ግን በእስትፍታህ ላይ ከመጡት በሶሂህ ሐዲስ በጣም ሶሂህ በሆነ መልኩ የመጣው ይሄኛው النبي عليه الصلاة والسلام نبي صلى الله عليه وسلم يقول هذا الدعاء ይህን ዱዓ ይሉ ነበረ وهو قد غفر له ما تقدم من ذنبه وما تأخر እሳቸው قد غفر له በእርግጥም ተምሮላቸው ባለበት ጊዜ ما تقدم من ذنبه ከዚህ ቀደም ያለፈ وما تأخر ወደ ኋላም የቀረ ወንጀላቸው ومع ذلك كالزمت يقول إلى اللهم باعد بيني وبين خطاياي كما باعدت بين المشرق والمغرب كتاوي بلنا النابة بهاتياتي مهكل أرك لك بمسراقنا بمئراب مهكل لا راك فلا أقربها عند الكربات أدرك ولا أحوم حولها تزور يوم دمو عند الكركر أدرك أحوم مالت أدور لمالت فتسأل الله تعالى الله أن بزيه نتطيق له أن يجنبك الخطايا وانجلن أن ديارك وأن يعيدها عنك وانجلن أنت أن ديارك حتى لا تباشرها الصن آه، اسكم اسكم ما تفتح ما تدرس وتقع فيها الصلي اسكم ما تورك درس إنما عند تورك مالك الصلي عند عند تفتح ما تنا عند تورك وانجلن وهذا يه دعاء عن شيء ከአንድ ነገር ዱዓ ማድረግ ነው ቀብለ ውቁዒሂ ያ ነገር ሳይከሰት በፊት ያ ነገር ሳይከሰት በፊት መጀመሪያ ጥንቃቄ አይነት ዱዓ ነው ይሄ لأن الشيء إذا كان بعيدا عنك አንድ ነገር ካንተ ከራቀ ለም የቃዕ ሚንከ ካንተ አይከሰትም ስለዚህም አርቅልኝ ማለት እኔ ላይ እንዳይከሰት ይሄ ወንጀል የሚባለው ነገር እንዳይነካኝ አደርገኝ ነው ፈኢን ወቃዕ ቢከሰትስ ሁለተኛው ነው አሁን ፈኢን ወቃዕ ከተከሰተ ደግሞ ምን እያልክ ነው ያላልተከሰተው ጠብቀኝ አልክ اللهم باعد بيني وبين خطاياي كما بعدت بين المشرق والمغرب ከተከሰተስ ለሚለው ደግሞ ይሄው እየመጣ ነው ፈኢን ወቃዕ ከተከሰተ ደግሞ ፈላሁመ ጌታዬ አላህ ወይ ነቅቲኒ ሚንሁ ከእሱ አጥራይ ነው ከማ ዩነቀ ሰውብ ልአብየዱ ሚን ደነስ እንግዲህ ሙእሚን እንደዚህ ነው ማለት ሙእሚን እንዴት ነው ከዚህ በፊት ላለው ወንጀሉ አላህን ምህረት የሚጠይቅ ነው። ካሁን በኋላ ካሁን በኋላ መታቀብ ነው የሚበጀው ማለት ኸይር ከማ ዩነቀ ሰውቡ ልአብየዱ ነጭ ልብስ እንደሚጸዳ እንደሚጠራ ሚነ ደነሲ ከቆሻሻ አዚል ያዕኒ ማለትም አዚልሁ ዐኒ ከኔ አስወግድልኝ ወጀዐልኒ አድርገኝ ነቅየን ሚንሁ ከሱ ነቅየ ሆንኩኝ ነቅይ ማለት ጥርት ያልኩኝ ثم ضرب مثلا لهذه الإزالة ከዛም ለዚህ ኢዛላ ማለት ማስወገድ እኮ ምሳሌ سطو نبياتنا عليه الصلاة والسلام بقوله بمالك كما ينقى الثوب الأبيض لبسا سندم الصدى من الدنة كقشاش بلو واختار الرسول صلى الله عليه وسلم الثوب الأبيض رسول عليه الصلاة والسلام لبسا من الرضو لأن ظهور الدنة في البياض نجل بسلي قشاش من تبارك أظهر يبلت آه، قلت وطنا وأبين سنتوي على سلطانه በጣም ነው አይደለም የሚመነጭቀው። ለዛ ነው በአንዴ ይታያል ማለት ነው ቆሻሻው ሲወድቅበት። ፈአድና ወሰፍ ትንሽ የተባለችው ቆሻሻ ፊ ሰውብ ነጭ ልብስ ላይ የظهر ፊ ይታያል። ላኪን ነቀሶ ነገር ግን ጥቁርን ብንወስድ አው ለአሕመር ወይ ቀይ ላ የظهر ፊህ አثሩ ልወሰፍ የቆሻሻ ፋናው በደንብ ግልጽ አይወጣም። ኢላ ኢዛ ካነ ወሰኸን ቆሻሻ ካልሆነ ተቂለን ጅደን በጣም የበረታ የከበደ ቆሻሻ ካልሆነ በስተቀር አሸንፎት አይወጣም ማለት ነው። ስለዚህ ልክ እንደ ነጭ ልብስ ቆሻሻ አጽዳኝ ነጭ ልብስ እንደሚጸዳው ማለት ምን ማለት ነው? ቶሎ አጽዳኝ ከቆሻሻ ማለት ቶሎ አጽዳኝ ደግሞ ነጭ ልብስ እና ሌላው ደግሞ ሲጸዳ ይለያያል። በጣም ደግሞ መጽዳቱም የሚታወቀው ነጭ ልብስ ነው። በጣም በጣም መጽዳቱን በአይንህ ማረጋገጥ ትችላለህ ማለት ነው። አይተኸው በጣም የጠራ መሆኑን ታየዋለህ። ልክ እንደዚህ ጥፍርት ያልኩኝ ጽድት ያልኩኝ አድርገኝ ማለት ነው። ወበዕደ ተንቅያ ከመጽዳት በኋላ ቀድ የኩኑ ፊህ በቅየቱ አተር የተወሰነ በቅየት አሰር ሊኖር ይችላል። ቀድ የኩኑ ፊህ በቅየቱ አሰር የቀረ ፋና ሊኖር ይችላል። ፈቃለ ፈቃለ አላሁመ እግሲልኒ ፈቃለ ታዲያ ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? ከበቅየት አሰር ማለት የተወሰነ ፋና ማለት ነው። የቀረች የሆነች ፋና ነገር ልትኖር ትችላለች ከጸዳም በኋላ ስለዚህም ምን ተባለ አሁን ተመልሶ አላሁመ እግሲልኒ ጌታ እጠበኝ ፈየዙሉ ቢዛሊከ በዚህ በመታጠቡ ደግሞ ምን ይወገዳል አልአሰሩ الأثر يا فانا ودمو يوجد البذل لو وقع مثلا على ثوبك وسخ بلبسه لي عند مثالي هنا يلال بلبسه لي وسخ وإن في ودك وحككته بظفرك بطفره بتفكاو ሐታ ተነቃ እስከጠራ ድረስ ቆሻሻ ወደቀበት በጥፍርህ አስወገድከው ሐታ ተነቃ እስከ ጸዳ ድረስ ነቁል እንላለን ሀዚህ አሁን አንተ ያደረግከው ተንቅያ ማጽዳት ነው እንላለን ባዕደ ዛሊከ ከዛ በኋላ ግን ምን ይመጣል ያእቲ ደውሩ ልገስል የትጥበት ደግሞ ዙር ይመጣል ማለት ነው ولذلك ለዚህ ነው إذا كانت النجاسة على الثوب ልብስ ላይ ነጃሳ ከወደቀ ፈአዚልሃ አወለን የሚባለው ምንድነው መጀመሪያ ነጃሳውን አንሰው ነው ነጃሳውን ካነሳት በኋላ አወለን ሐታ የንቀ ተውቡ ምን ያህል ልብሱ ከሱ ከነጃሳው የጠራ እንዲሆን ዘንድ መጀመሪያ ልብሱን ከነጃሳው አላቀው ነው ነጃሳውን ታነሳለህ ثم بعد ذلك ከዛ በኋላ የግሲልሃ እጠበው ነው የሚባለው ልክ እንደዚሁ ልክ እንደዚሁ መጀመሪያ ያንን ወንጀሉን አላህ እንዲያነሳለህ ትጠይቃለህ። ወንጀሉ ደግሞ ትቶት የሄደው አሻራ አለበት ወንጀል ያው መጥፎ ነገር ነው። ልክ የሆነ የበሰበሰ ነገር እኮ ባለፈው እያቸዋል። የበሰበሰ ነገር ሲኖር በአንድ ቤት ውስጥ የበሰበሰው ያ ቆሻሻ የሆነው የገማው ነገር የቤቱን ጠረን ሁላ ይቀይራል። እሱን አውጥተው ምኑ ይቀራል? የቤቱ ሽታ ይቀራል። ልክ እንደዚሁ ያ ነገር ቀርቶ እንኳን ወንጀሉን አላህ አጽንቶ እንኳን ወንጀሉ ትቶት የሄደው አሻራ አለ ባንተ ተጽዕኖዎች አሉ። ያንን ያንንም አላህ ጥርግ አድርጎ እንዲያስወግድልህ ነው የምትጠይቀው። አንድ ሰው ከወንጀል ተውባ ሊያደርግ ይችላል፣ ከወንጀሉ ሊላቀቅ ይችላል። ነገር ግን የሆነ ያ ወንጀል ትዝ ባለው ቁጥር የሚነዝረው ስሜት፣ የሚሰማው ስሜት የሆነን ነገር ሲሰማ ወይ ድሮ የሚያደርገውን ነገር ሲያይ ምናምን ሰዎች ሲያደርጉ ሲያይ ውስጡ የሚከሰት የሆነ ነገር አለ። ያ ምንድነው? ወንጀሉ ያሳረፈበት ተጽዕኖ ያንንም ያ አላህ አውጣልኝ ነው ገላገለኝ ነው። ገባናለም አላሁመ አግሲልኒ ሚን ኸጣያየ ማለት ያ እጠበኝ፣ ጥርት አድርገኝ። ወንጀሉ ትቶብኝ ከሄደው ገፍላ አውጣኝ ነው። ቀድ ተቁሉ ትላለህ አልማኡ ላ ሸከ አነሁ يطهر ይኸው እንግዲህ ምን አልን አሁን ቢልማኢ ወሰልጅ ወልበረድ አልን አይደል እንዴ ትላለህ ምን አልማኡ ላ ሸከ አነሁ ዩጠሂር ውሃ ማጽዳቱ ምንም ጥርጥር የለውም ላኪን አልመዕሩፍ ነገር ግን የሚታወቀው ደግሞ አነ ልማ አልሐራ የሞቀ ውሃ ነው አብለግ ፊ ተንظይፊ በተንظይፍ ወይም ደግሞ በማጽዳት ረገድ የመጨረሻ በጣም ጥሩ የሆነው ማን ነው يموقف هذا يموقف هم وأشد إزالة للوسخ لو وسخوا دم لذي لقوش عشهم دم كمن من يبلت أبدا ما صوق جدي هنا يموقف هم لأن الماء الحار يطهر أكثر من الماء البارد يموقف هنا وإنه يطهر سلم يتدا أكثر من الماء البارد كبرد وهايلك يثني أنا بدأ ميترف يموقف هنا በሙቀት ኃይሉም እየታገዘ ስለሚሄድ ነው። አሁን እንግዲህ እዚህ ጋር አንድ ጥያቄ ሊያነሳ ነው። ለምንድን ነው ምን ያልነው? ቢልማኢ ወሰልዲ ወልበረድ እኛ እያልን ያለ ነው በቀዝቃዛ ውሃ ጠበን የሚያጸዳው ደግሞ ምንድን ነው? የሞቀ ውሃ ነው። ይሄ ነገር እንዴት ነው አይጋጭም ወይ የሚልን ሊፈታልን عندما نغسل الثوب بالصابون በሳሙና ልብስ በምናጥብበት ጊዜ ኑሰኺኑ አልማ ውሃ እናሞቃለን ወነግሲል እናጥባለን ፈሊማዛ ቃለ ቢልማኢ ወተልጂ ወልበረድ እዚህ ጋር ታዲያ ለምን ይላል ምን በውሃ በተልጅ በበረድ ሲል ተልጅና በረድ ያው ሁለቱም በርባድ ውሃ ማለት ነው ባይሆን ከሰማይ የመጣው በረዶ ሆኖ የመጣው በረድ ይባላል ከሰማይ ደግሞ ንጹህ ሆኖ ወርዶ እዚሁ መሬት ላይ በመቀዝቀዝ የተነሳ ወደ በረዶነት የተቀየረው አልያ በጤዛ በምን ወደ በረዶነት የተቀየረው ይሄ ደግሞ ሰልጅ ይባላል። አልሙሂም ሁለቱም በረዶ ነው እና ለምንድን ነው በበረዶ ያልነው? የሚያጠራው ምንድን ነው? የሞቀ ውሃ ነው። ነቁል እንላለን መልሱ ላይ ቃለ ዑለማኡ ዑለማዎች ሊአነሁ የስአሉ ላህ ይህ ሰው አላህን ስለሚጠይቅ ነው እንደዚህ ብሎ የሚለው ሰው አን ዩጠሂረሁ ሚን ዙኑብ ከወንጀሎች እንዲያጸዳው ነው አላህን እየጠየቀ ያለው እግሲልኒ ሚን ኸጣያያ አደለ ያለው አደለም ወለይሰ ሚን አውሳቅን ሕስየቲን ህዋሳዊ ከሆነ ወይም ደግሞ በጋህድ ላይ ካለ ይሄ ቁሳዊ የሆነ ምን አይደለም ቆሻሻ አይደለም ከላይ የሚታይ ቆሻሻ አይደለም ወዝኑብ ወልኸጣያ ወንጀሎች ኃጢአት የሚባለው ነገር ዕቁበቱሃ አናር ቅጣታቸው እሳት ነው። ወናሩ እሳት ደግሞ ሐረቱን ሐረቱን ሙቅ ነው። ወልሙናሲብ ሙናሲቡ ምንድን ነው? አብሮ የሚሄደው አንዩዛለ ሸይኡ ቢድዲሂ አንድ ነገር በተቃራኒው ነገር ሊወገድ ነው። ፈለዚ ዩናሲቡ ሙቃበለተ ናሪ ልሓራ ይህንን ተኳሳ የሆነውን እሳት ሊቀጣጭ የሚችለው ምንድነው? ሁወ ሰልጁ ወልበረጅ ሰልጅና በረድ ነው። ይሁሎ ማለት በራዱ በረዶ እና በራዱ የሆነው ውሃ ነው። ተናሰበ ስለዚህም ተናሰበ ገጠመ አን ማ ዩዚሉ ሀዚህ ልኸጣያ ይህንን ወንጀል ሊያስወግድ የሚችለው ምን ሆኖ ተገኘ ማለት ነው። ምን ሆኖ ገጠመ? ባሪደን ደራድኩ ሐታ የዙላ እንዲወገዝ ዘንዳ አሰሩ ልዓዛቢ የቅጣቱ ፋና ቢልኩልየቲ ሙሉ ለሙሉ አሁን እንግዲህ በበረዶ አጽዳም የተባለበት ምክንያት ወንጀል ምን አለዋል ወንጀል ሐራራ አለው ያንን ሐራራውን እንዲያጠፋው ነው የተፈለገው ማለት ሁሉ ነገር እኮ መድኃኒት ሲሰጠው ተቃራኒ ነው ولهذا لزينه قال بلويلو بالماء والثلج والبرج هذه الشنج هي الحكمة تبابيتو فصار هذا الاستفتاح سلزم استفتاح ونندري جامعا سبسابي هنا للبعد عن الذنب قبل وقوعه كونجل مراك وانجلو سيكست بفيت وللتنقية منه بعد وقوعه كتكست وحلا كسو لمترات ولإزالة أثره بالكلية ሙሉ ለሙሉ ደግሞ የእሱ ፋናው ትቶት የሄደው የሆነው አሻራ እንዲወገድ ነው ቢገስሊሂ ቢልማኢ ወተልጂ ወልበረድ በውሃና በበረዶ በመታጠቡ ማለት ነው። ይህ እንግዲህ ከእስትፍታህ ዱዓዎች ውስጥ አንዱ ይሄ ነው። አንድ ሰው ወደ ሶላት ሲገባ ከሚያደርጋቸው ገና አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረህማን ረሂም ብሎ ሳይል በፊት ማለት ነው አላሁ አክበር ብሎ እጁን ካስቀመጠ በኋላ የሚለው የመጀመሪያ ነገር ይሄ እስትፍታህ ነው። ሰላት መክፈቻ ዱዓ ማለት ነው። አንዱን አሳለፍን እንግዲህ ከነቢ ስ ሰለም ብዙ ተገኝቷል። ከዛ ውስጥ አንዱ በጣም አሶሕ የሆነውን አሳለፍን። እሱም አላሁመ ባዒድ በይኒ ወበይነ ኸጣያይ ከማ ባዓተ በይነ አልመሽሪቂ ወልመግሪብ የሚለው ነው እስከ ሁለተኛው ሱብሓነከ አላሁመ ወቢሐምዲከ ወተባረከ እስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩክ በሌላ ሐዲት ላይ የመጣው ይሄ ነው። ሱብሓነከ አላሁመ ወቢሐምዲከ ጌታዬ አላህ ወይ ለአንተ ጥራት ይገባህ፣ ወቢሐምዲከ ከምስጋናህ ጋር ወተባረከ እስሙከ ወተባረከ እስሙከ ስምህ ከፍ አለ ተዓላ እስሙከ እንለዋለን። ወተዓላ ጀዱከ ትልቅነትህም ላቀ። ወላ ኢላሃ ገይሩክ ከአንተ ውጭ በእውነት የሚመለክ የሆነ አምላክ የለም። ሁሉም የሚመለከው ከአንተ ውጭ ያለው በምንድን ነው? በባጢል ነው። ረዋሁ አቡ ዳውድ አቡ ዳውድ አውርተውታል። ይህንን አን ዓኢሸተ ረዲየላሁ ተዓላ ዐንሃ ከዓኢሻ ወፊ ኢስናዲሂ መቃል በሰነዱ ላይ የሆነ እንደው መቃል አለ። ወቀድ ሰሐሐሁ ልሓኪም حاكم صين أبو الأوتال قال ابن حجر رحمه الله رجال إسناده ثقات سند لا يلو ثمانيون لكن في انقطاع بلوال آه، الإمام حاكم ورواه مسلم مسلم أورتوتان عن عمر رضي الله عنه من قوله كعمر كقول كنققر كعمر وإنه كان يجهر به في الصلاة ሶላት ላይ እንደውም ዑመር ረዲየላሁ ዐንሁ በዚህ ጮኸው ይሉ ነበረ ሚን አጅሊ አን የተዓለመሁ ናስ ሰዎች እንዲማሩት ሰዎች እንዲማሩት ሱብሓነከ አላሁማ ወቢሐምዲክ ብለው ጮክ ብለው ይቀሩ ነበረ ማለት ነው። كما كان ابن عباس رضي الله عنهما عبد الله بن عباس عند نبره يقرأ الفاتحة في صلاة الجنازة صلاة الجنازة لي فاتحا جهد أو يقرأ نبر جهرا ليعلموا أنها ሱና የነቢዩ ስ ሰለም መንገድ መሆኗን ሰዎች እንዲገነዘቡ ሰላት አልጀናዛ ላይ ፋቲሓ እንደሚቀራ ለማሳየት አብዱላህ ብን አባስ ሰላት አልጀናዛ እየሰገዱ ፋቲሓውን አጉልተው ይቀሩ ነበረ ለማንኛውም ኩሉ ናስ የቁሉነ ሀዛ ሰዎች ሁላ ይህንን ይላሉ ምን ስብሓነከ አላሁመ ወቢሐምድክ የሚለውን ዱዓ ያደርጋሉ ወላኪን ነገር ግን ላ የፍሀሙ ማዕናሁ ኢላ ልቀሊል ይላል ጥቂቶች እንጂ ማዕናውን አይገነዘቡትም። ስለዚህ ወደ ማዕናው እንገባለን ነው ይህ አባባል። ሱብሓነከ አላሁመ የሚለው ኡሰቢሑከ አጠራሃለሁ ነው። ወተስቢሑ ማጥራት ተንዚሁ ላህ ዐዘ ወጀል አን ኩል ማ ላ የሊቁ ቢህ አላህን ከማይገጥምበት ነገር ሁላ አላህን ማጽዳት ነው። ተንዚሁ ላህ አላህን ማጽዳት ነው ማጥራት ነው። አን ኩሊ ከሁሉ ማ ላ የሊቁ ቢሂ በሱ ከማይገጥም ነገር ሁሉ አላህን ማጽዳት ምን ይባላል? ተስቢሕ ይባላል። ወለዚ ላ የሊቁ ቢላሂ ሸይአን በጥቅሉ በአላህ የማይገጥሙ ነገሮች ሁለት ነገሮች ናቸው። በጥቅሉ እነዚህ እንግዲህ ሲፈቱ ሲዘረዘሩ ብዙ ሊሆኑ ይችላሉ። ነገር ግን በጥቅል ስንሰበስባቸው እነዚህ ናቸው። በጣም ኢማ ወይ ሙማሰለቱል መክሉቂን ፍጥረታትን የመሰለ መሆን ከአላህ ጋር የማይሄድ ነው። አላህ የጠራው ከሆኑ ነገር አንዱ ምንድነው? ፍጡራንን የመሰለ መሆን ሁለተኛው ወኢማ ነቅሱ ፊ ሲፋቲሂ ወይ ደግሞ በባህሪያቱ የተጓደለ መሆን ነው። ፈከአነከ ተቁል ልክ እንደው ሱብሓነከ አላሁመ ብለህ ስትል ጌታዬ ሆይ ጥራት ይገባ ስትል ማለት ነው እንዳልክ ቢጤ ነው ኡነዚሁከ ያ ረቢ ጌታዬ ሆይ እኔ አጸዳሃለሁ አንተን አጠራሃለሁ አሙ ማሰለት ልመክሉቂን ፍጥረታትን ከመመሳሰል ወዐን ነቅስ ሲፋቲከ ያንተን ባህርያት የጎደሉ የተጓደሉ ከመሆን አንተን አጠራለሁኝ አንተ እንደዚህ አይደለህም ግልጽ ነው አማ ቀውሉሁ ወቢሐምዲከ ወቢሐምዲከ የሚለው አባባል ደግሞ ፈልባኡ እዚህች ጋር ባዋ ባዋ ራሱ ራሷን የቻለ ማዕና አላት ቢሐምዲከ ስትል ባዋ ሁና እዚህ ጋር የመጣችው ሊልሙሳሐበቲ ለሙሳሐባ ነው ሙሳሐባ ማለት አብሮዊነትን ለማስያዝ ወልጀምዕ እንዲሁም ደግሞ አብሮ የተሰበሰበ ነገር እንደሆነ ለማሳየት ነው። ቢሐምዲከ ሲል እንግዲህ ማአ ሐምዲከ እንደማለት ነው። ከምስጋናህ ጋር አይደል ያለው አጠራሃለሁ ከምን ጋር ከነ ምስጋና ጀምዕ አለው ማለት ነው። ምስጋናውንም ለአላህ ይሰበስባል ወይም ደግሞ ምስጋናው ከአላህ ጋር ከማጥራቱ ጋር የተጎዳኘ ነው ለአላህ ማጥራቱንም እንደገና ደግሞ ማመስገኑንም ላንተ አደርጋለሁ ነው። ባኡ ሙሳሐባን ጀምዕን ይፈይዳል። አይ ማለትም ወአضሙ አضሙ ማለት እሰበስባለሁ ኢላ ተስቢሕከ አንተን ወደ ማጥራት ወተንዚህከ አንተን ወደ ማጽዳት አነኒ እኔ አሕመዱከ ልስፋት ልካሚላ ካሚል ለሆኑ ባህርያቶችህ ደግሞ አመስጋኝነቴን እጨምርበታለሁ። ካሚል የሆኑ ማለት ሙሉ የሆኑ አላህ ስብሓን ወተዓላ ባህርያት ሙሉ ናቸው እነዛ ሙሉ የሆኑ ባህርያቶችህን ደግሞ በማመስገን ይህንንም እንደዚሁ እጨምራለሁ ሊአን አላህ አላህ ስብሓን ወተዓላ ነውና መሕሙዱን አላ ሲፋቲ አላ ሲፋቲህ ልካሚላ ሙሉ በሆኑ ባህርያቶቹ ላይ ምስጉን ነው አላህ ወዓላ ፈضሊህ በችሮታው ላይ ወኢሕሳኒህ በመልካም ልገተው ላይ አሻሚል ወኢሕሳኒህ አሻሚል አልዓሚ አሻሚሊ ጠቅላይ የሆነና አልዓሚ ሁሉን የሚያዳርስ ሁሉን የሚጠቀልል ሁሉን የሚያዳርስ በሆነው በሱ ኢሕሳን ላይ መልካም ውለታ ላይ አላህ ስብሐነ ወተዓላ ምንድን ነው ይላል ተመስጋኝ ነው። ለዛ ነው ምን ያለው ሱብሓነከ አላሁማ ወቢሐምዲክ ከምስጋናህ ጋር ራት ይገባህ ጌታዬ ከምስጋናህ ጋር ተባረከ ስሙከ ሲል ቃለ ልዑለማኡ ዑለሞች ብለዋል ማዕናሃ ማዕናዋ አነ ልበረከተ በዚህም ተፈስሯል ይበላቸው በረካ ቱናሉ ቢስሚከ በስምህ ትገኛለች ተባረከ እስሙከ ማለት ስምህ ተባረከ ማለት ስምህ በረካ የሚያስገኝ ነው ማለት ነው ولهذا ለዚህ ነው إذا سمى الإنسان على الذبيحة አንድ ሰው በሚያርደው እርድ ላይ ቢስሚላህ ብሎ ቢያርድ ሐለት ሐላል ይሆናል ሰውየው የሚሰግድ በመሆን ሸርጡ ሸርጡ ምንድነው? የሚሰግድ መሆን አለበት። ሙስሊም መሆን አለበት ወይ በሌላ ቋንቋ ሙስሊም መሆን አለበት። የሚያርደው ሙስሊም ሆኖ ቢስሚላህ ብሎ ቢያርድ ማለት ነው ዘቢሐው ሐለት ይበቃል። ወኢዛ ዘበሐሃ ነገር ግን አረዳት ጥሩ መዋሽድ ነው ሰጋጅ ነው ምን አረደ ወለም ዩሰሚ ቢስሚላህ አላለም ሐሩመት ሐራም ነው لقول الله تعالى الله سبحانه وتعالى سلالة ولا تأكلوا مما لم يذكر اسم الله عليه سورة الأنعام لي يا الله سم بس لي يالتوسطبتن أتبلوا مما لم يذكر اسم الله عليه يا الله سم بس لي يالتوسطبتن بسم الله انت بالبتن وعلم وقول النبي صلى الله عليه وسلم نبي عليه الصلاة والسلام سلالو ما أنهر الدم دمن يفسس እንግዲህ ደም ሳያፈስ እርድ የለም ይውላል ማ አንሀረ ደመ ደምን ያፈሰሰ ወዩኪረ ስሙላሂ ዐለይህ የአላህ ስም በእሱ ላይ የተወሳበትን ተኩል ብላ ብለዋል። የአላህ ስም ካልተወሳበትስ አትበላም። ቢስሚላህ ካልተባለ አይበላም። እና ደግሞ ደም ያፈሰሰ ነው አይደል የሚለው የሆነ እንስሳ ሰጡት፣ የሆነ ማሽን ነው እንዴ እንስሳ ሰጡት፣ ክትፍ አድርጎ በዛ ጋር ተፈ ይበላል? አይበላም። ለምን ደም መፍሰስ መቻል አለበት። እዚህ መቀንጠስ መቻል አለበት። ወይ ማሽኑ መሟን አለበት። አንገት አንገቱን ይዞ አንድ ይዘት አስነሳው ቢስሚላህ ብለህ ጠቅ ስታደርገው ሁሉንም የሚሸክም ያደረግ ከሆነ ይሄ ገላገለ። ማሻአላ ይሄ ከሆነ አማ ግን እንደዚህ ይሄንን በማረድ ደም ማያፈስ ከሆነ ዝም ብሎ በቃ አስገባህለት ልጦ ልጦ ለይቶ ዝም ብሎ የሚተፋው ከሆነ ይሄ ነው። ይሄ አይሆንም። ይሄ እርድ አይደለምና የደም ያፈሰሰ የሚለው እንግዲህ ደም የሚፈሰው ከየት ነው ከተባለ ከዚህ ከደም ስሮቹ ላይ ነው። እዚህ ስታላቀው ደም ይፈሳል፣ ቆሻሻ የሆነ ነገር ይወጣል። በሸሪዓችን እንደተረጋገጠ ማዕንሀረ ደመ ደምን ያፈሰሰ ወዙኪረ ስሙላህ ዐለይህ የአላህ ስም በሱ ላይ የተወሳበትን ይኸው እንግዲህ ሁለት መስፈርት አለ ማለት ነው። እዚህ ጋር የተጠቀሰ አንደኛ ደም መፍሰስ አለበት። ይሄ ምን ስታርድ ነው? አሳማ አይደለም። حلال يكون أسامة من نعم أنكوش رسو أصل راسه نجفا بحر وهذا التاتوا ما أنهر الدم دم يحسسه وذكر اسم الله يا الله سم بسولي يتوسبت سكولي بلا انظر البركة بركة أنت انقري هذه الشاء اتفجر ويبد إذا ذبحتها بالتردات ولم تسمي بسم الله فاتل صارت ትሆናለች። ምን ሚተተን የሞተች የበከተች ከቢተተን ቆሻሻ ሐራመን ሐራም <laughs> ወኢዛ ቁልተ ቢስሚላህ ቢስሚላህ ስትልህ ሳረት ሙዘካተን የታረደች ትሆናለች። በስነ ስርዓት የታረደ ሙዘካ ይባላል። በስነ ስርዓት የታረደች ጣሂረተን ጣሂር የሆነች ሐላለን ሐላል ትሆናለች። هذه ይሄ ሚነል በረካ ከቢስሚላህ የሚገኝ በረካ ነው። በአላህ ስም ይኸው ምን ሆነ ማለት ነው? ተፈቀደ። ምን የነበረው የቆሸሸ የበከተ የነበረው በሌላ መልክ ቢሆን ኖሮ የአላህ ስም ባይነሳበት ኖሮ የበከተ የነበረው ምን ይሆናል ማለት ነው? አሁን በአላህ ስም ምክንያት ቢስሚላህ በመባሉ ምክንያት ጣሂር ሆኖ ታገኘዋለህ። ومن البركة من البركة كبركة ውስጥ أيضا በድጋሚ ما أشار إليه النبي عليه الصلاة والسلام النبي صلى الله عليه وسلم يتقوموت نو في قوله بما لا تتوس من بلوات لو أن أحدكم عند شيخ بيغون إذا أتى أهله بالبيتون بمتاقزي أهله زي بالبيتون مالتنا قال بسم الله قال بمتاقزي لالي بمتاقزي قال ترجع قال بسم الله بسم الله بين ባለቤቱን በመጣ ጊዜ ቢስሚላህ ቢል እናም አላሁመ ጀንብነ ሸይጣን ወጀንብ ሸይጣን ማረዝቅተን ጌታችን ሆይ ሸይጣንን አርቀን አርቀን እኛን ከሸይጣን አርቀን ወጀንብ ሸይጣን ሸይጣንንም ደግሞ አርቅ ማረዝቅተና የረዘከንን የረዘከንን ሲባል ምናልባትም ይሄንን ተግባር ሊሆን ይችላል። ዑለሞቹ ከፈሰሩበት አንዱ ይሄ ነው። ወይም ደግሞ ማረዘቅተና ከረዘከን ከሆነው ልጅ ያልገባው የለም እርግጠኛ ለው አሐደኩም ኢዛ አታ አህለሁ አንድ ሰው ባለቤቱን በመጣ ጊዜ ቃለ ቢል ምን ብሎ ቢል ቢስሚላህ ይኸውላችሁ ምን ብሎ ሰውየው ቢስሚላህ አላሁመ ጀንብና ሸይጣን ከዛ ሲቀጥል ያ አላህ ሸይጣንን ከኛ አርቅ ወጀንቢ ሸይጣነ ሸይጣንን ከእንደገና አርቅ ማረዘቅተና የረዘከንን የረዘከንን ሲባል የረዘከንን ይሄንን ተግባር ከሸይጣን አርቅ ወይም ደግሞ የረዘከንን ሲባል የረዘከን ወደፊት የምትረዝቀንን ልጅ በሚልም ይፈስሩ አሉ። እንደውም ወላሁ አለም የመጀመሪያው ይመስላል ማረዘቅ ያለ። እሺ ለማንኛውም ፈቁضየ በይነሁማ ወለዱን በመካከላቸው ልጅ የአላህ ውሳኔ ሆኖ ቢፈጠር ይላል። አሁን በዚህ አይነት ባልና ሚስት ናቸው እንዳትደናገሩ። ፈቁضየ በይነሁማ ወለዱን በመካከላቸው لج بيبوسن يا الله ساني هنا بفتر لم يضره أي قدعون شيطان شيطان أبدا فتصمينا فتصمو شيطان أي قدعون من الله كيفي النفي من سل الله بسم الله ولهذا الذين قال العلماء علماء سبلوال تبارك اسمك مالك إن البركة تنال باسمك بركة باسمه يقنيال مالك تبارك اسمك ወተዓላ ጀዱከ ብሎ ማለት ደግሞ አዘመቱከ ወጀላሉከ ወጊናከ ወተዓላ ከፍ አለ ጀዱከ ማለት አዘመቱከ ትልቅነት ወጀላሉከ ልቅና ወጊናከ ያንተ ሀብት አንተ ከሁሉ ሀብታም የሆንክ ነህ አንተ ከሁሉ የተብቃቃህ ነህ ማለት ነው የሰው ልጅስ ከሁሉ የተብቃቃ መሆን አይችልም የፈለገ ዱንያ ቢኖረው እያለ እንግዲህ እያቃሰተ የሚሄድበት አንድ ዶክተር አለ ማለት ገባናል። እዛ ያ ዶክተር ሁን እንዳለው መሆን ነው። አንቱ እንዲህ የተባለውን ሰው ሁላ አተ እያለ መመናጨቅ ዶክተር አለ። አንቱ ምናምን ተብለው ምድረ ባለስልጣን በስንት አጀብ የመጣውን ቁጭ ብድግ ያደርገዋል ዶክተሩ ማለት ነው። ለምን እሱ ጋር ነው ያለው። ምን ያመጣል? የሰው ልጅ መብቃቃት አይችልም። የሰው ልጅ መብቃቃት አይችልም። እሺ ተዓላ ጀዱከ ተዓላ የሚለው ተረፈዐ ማለት ከፍ አለ አን ዩናላ ከመደረስ ቢነቅሲን በጉድለት ከመደረስ ከፍ አለ ምንስ ጀዱከ ያንተ ትልቅነትህ የአላህ ትልቅነት ምንም የሚደረስበት بقولت يمي الدرس هاي قلنا فجد الله يا الله جد مارس عظمته تلك النتنا وغناه يسو هبته وجلاله يسو لك النمر فوق كل عظمة كعظمة كل بلاين كتلك النت كل بلاين يسو تلك النت مدرس بخير وفوق كل جلال كلك النا كل بلاين ولهذا الذين كل كل الملوك ንጉሶች በአጠቃላይ ቢንስበቲ ሊላህ አዘ ወጀል ከአላህ አንጻር ስናያቸው ለይሱ ቢሸይ ምንም ያልሆኑ ናቸው። ለምን ንግስናቸው የመጣው ከተወሰነ ጊዜ በኋላ ነው። ከተወሰነ ጊዜ በኋላ ደግሞ ፈራሽ ነው። ስለዚህ ለይሱ ቢሸይ ከአላህ አንጻር ስናያቸው ማለት ወሊሃዛ ለዚህ ነው አላህ ስብሓነሁ ወተዓላ የቅያማ ቀን የቅቢዱ ላሁ ልአርዳ ይህ እንግዲህ በጥቁር እንትን ብሎ ሲመጣ ሐዲስ ነው እያልኩት የቅቢዱ ላሁ ልአርዳ አላህ ስብሓነሁ ወተዓላ መሬትን ይጨብጣታል ይላል የቅያማ ቀን ወየጥዊ ሰማዋቲ ቢየሚኒህ ቢየሚኒህ በእጁም ሰማያትን ይጠቀልላል እንግዲህ አላህ ስብሓነ ወተዓላ እጅ አለው ከተባለ ቢማ የሊቁ ጀላሊ ፍጡሩንን ፍጥረታትን በማይመስል መልኩ አላህ ስብሓነ ወተዓላ እጅ አለው ለይሰ ከሚስሊህ ሸይ እሱን የመሰለ ነገር የለም ወሁወ ሰሚዑል በሲር አሁን እንግዲህ እጅ አለው ሲባል ታዲያ መመሳሰል አያስይዝም ከተባለ አያስይዝም አያስይዝም። እንዴት? ለምሳሌ የተለያዩ ሆኑ እንስሳት እግር አላት። ትንሿ ትንሿ ችጉንዳን ሳናይ ወይ ጨፍቀናት የምንሄደው እግር አላት። እሷ እግር አላት ማለት የኛ አይነት ማለት ልክ እንደዚህ እንዳልሆነ ሁላ ፍጡር ለፍጡር ይህን ያክል የሚራራቅ ከሆነ ፈጣሪና ፍጡር ደግሞ በበላይ መልኩ ነው። ከዚህ በበለጠ መልኩ ይራራል። ያ ርቀቱ እንደተጠበቀ ሆኖ አላህ ግን ምን አለው? እጅ አለው ብለን እናሰብታለን ከማ ይልቁ ይላል ኸይር ወየጥዊ ሰማዋቲ ሰማያትን ይጠቀልላቸዋል ቢየሚኒሂ በእጁ ይላል ثم يقول ከዛም ይላል አነ ልመሊክ እኔ ብቻ ነኝ ንጉሱ አይነ ሙሉክ ልአርድ የመሬት ንጉሶች የታሉ አይነ ልጀባሩን አልሙተከቢሩን ይባላል በአንድ ሐዲስ ላይ እንደመጣ የታሉ ሀያላንና የሚያንቀጠቅጡ የነበሩት ተብሎ ይባላል ለይሱ ቢሸይ ስለዚህም ይኸው ምን አይደሉም ማለት ነው እነዚህ ምንም ያልሆኑ ናቸው ምንም ምንም አይደሉም በቃ ሙሉክ ዱንያ የዱንያ ንጉሶች የውም አልቅያመት የቅያማ ቀን ለይሱ ቢሸይን ሙሉክ ዱንያ የውም አልቅያመት ወአድና ዋሒድ ሚን ቀደሚህም ሙሉክ ዱንያ የዱንያ ንጉሶች ማለት ነው የውም አልቅያመት የቅያማ ቀን ወአድና ዋሒድ ደግሞ የመጨረሻ ማለት ነው ትንሹ ሚን ቀደሚህም ከነሱ ኻዳሚዎች አላ ሐዲን ሰዋ በአንድ ደረጃ ላይ ነው ያሉት የቂያማ የእነሱ የመጨረሻ ካዳሚና እነሱ ምን የሚነጥላቸው ነገር የለም አላህ ዘንድ ማለት ነው የሚያበላልጣቸው ምንድነው ተቅዋ ብቻ መህማ በለገት ሙልክየቱሁም ፊ ዱንያ የእነሱ ማለት ነው ንግስናቸው በዱንያ ምንም ያክል ቢደርስ እንኳ ፈኢነሁ የውም አልቅያመት የቅያማ ቀን ተተላሻ ሙልክየቱሁም የእነሱ ንግስናቸው ይጠፋል የቁል ላሁ አዘ ወጀል አላህ ስብሓንሁ ወተዓላ ይላል የውመሁም ባሪዙን እቺ ምን ላይ ነበረች ያለችው? ምን ላይ ነው ያለው? ظاهر የውመ ሁም ባሪዙን እነሱ ከቀብራቸው በሚወጡበት ለታ ይላል ላ የኽፋ ዐላ ላህ ሚንሁም ሸይ ላ የኽፋ አይደበቅም ዐላ ላህ በአላህ ላይ ሚንሁም ከነሱ ሸይ አንዳችን ነገር ሊመን ልሙልኩ ልየውም ይባላልም ንግስና ዛሬ ለማን ነው አላህ ስብሓነሁ ወተዓላ ራሱ መልስ ሰጥቶ ደግሞ ምን ይላል ሊላሂ ልዋሒድ ልቀሃር ሊላሂ ለአላህ ብቻ ነው አልዋሒዲ አንድ የሆነው ለሆነ አላህ ብቸኛ ለሆነው አላህ አልቀሃር ሁሉንም ፍጥረታት አሸናፊ ለሆነ ማለት ነው አዘ ወጀል ብቻ ነው እንግዲህ ኢዘን ስለዚህም ይላል ተዓላ ጀዱከ የሚለው ዐዘመቱከ ወጀላሉከ ወጊናክ ማለት ነው እሺ عظمتك ትልቅነትህ ወጀላሉከ ልቅናህ ወጊናከ ያንተ የተብቃቃነትህ ሀብትህ ሀብታምነትህ የሰፋ የተለቀ ነው ማለት ነው። እሺ قال بعض العوام ከጀህሎች ውስጥ አንዱ አለ ይላል አላሁ የቁል ለም የሊድ ወለም ይውለድ አላህ ለም የሊድ ወለም ይውለድ እያለ ነው። لم يلد ማለት አልወለደም፣ ወለም ይውለድ እንደገና ደግሞ እሱ አልተወለደም እያለ ነው እና ደግሞ كيف يقال تعالى جدك እንዴት ተዓላ ጀዱክ ከፍ አለ ጀዱከ ተብሎ እንዴት ይባላል አለ እሱ ጀድ ሲባል ምን መስሎት ነው አያተስ መስሎታል ጀድ ማለት ነው አረብያ በሌላ ደግሞ ተፍሲሩ አያት ይሆናል እሱ አሁን ይሄ ጀዱ ከሚለውም በምን ፈስሯል በአያት ፈስሯል ደግነን ተዓላ ጀዱከ ብሏል ያሕሰቡ ያስባል ይሄ ጃሂል አነል ጀደ አቡል አብ እዚህ ጋር አሁን ጀድ ብሎ ማለት የተፈለገው የአባት አባት ወይም ደግሞ አቡል ኡም የእናት አባት መስሎታል ወላኪን هذا فهم خاطئ ነገር ግን ይሄ የተሳሳተ የሆነ ፋህም ነው ለሁሉም የአረብያ አገባብ የራሱ የሆነ ትርጉም አለው ቋንቋው ወይ ደግሞ ይሄ እንግዲህ ይኸውላችሁ አረብኛውን ዝም ብሎ አንድ ሰው ትንሽም አንበልች እያለሁ ምናምን ብሎ መዳፈር የለበትም። ገደል ነው ይዞት የሚሄደው። በትንሽ ነገር ሌላ ጣቢያ ውስጥ ይዞት ሊሄድ ይችላል። ነቢዩ ስ ሰለም ከዱባ ከለከሉ የሚል ሀዲስ አለ። ዱባ ማለት ያ እንትን የሚባልበት ነበር፣ ኸምር የሚጠጣበት እቃ ማለት ነው። ከዛ ከለከሉ ነው፣ ነው ማለት ያን ከለከሉ ለማለት የተነገረ ሀዲስ አለ። ሸህ መሐመድ ራፍ ሐጅ መሐመድ ራፍ አሁን ሞተዋል፣ አላህ ረሐማቸው የኢትዮጵያ ሀገር ሙሐዲስ ነበሩ። የኢትዮጵያ ሀገር ሙሐዲስ ከተባለ ሀጂ መሐመድ ራፊዕ ናቸው። አብዛኛው የኢትዮጵያ ሀገር ላይ ሀዲስ የቀራ ሰው በሳቸው ነው የቀረው። በሀጂ ራፊዕ ነው የቀረው። ሀጂ ራፊዕ ምን ብሎ ሲፈስር ሰማሁት ዱባ የሚለውን ዱባ መብላት አይቻልም ብሎ ሲፈስር ሰማሁት አሉ። እሳቸው ራሱ ነው የሰሙት። እንግዲህ ለዚህም ምን ይሉ ነበር? ሁዙ ልዕልመ ሚን አፍዋህ መሻይኽ ዕልምን ስትወስዱ ከሼኾቹ ምላስ ወሰዱ ከሼኾቹ አፍ ነው እንጂ ከምን አይወሰድም ኪታብ ከዚህ ከኪታብ አይወሰድም ይህ ጥመት ነው አሁን አንዳንዱ ሰው ቁጭ ብሎ አይቀርም ዝም ብሎ የሆነ ነገር ብድግ ያደርግና ከዛ በኋላ ያው በዛች ለመረዳት ምናምን ይሞክራል መረዳት ሳይሆን መነዳት ይመጣል ብለህ ትነዳለህ ማለት ወዴት እንደምትሄድ አደጋ ነው ወላ ኢላሀ ገይሩክ ይህ ብሎ ማለት አይ ላ ማዕቡደ ሐቁን ሲዋክ ሐቅ የሆነ የለም የሚመለክ ሲዋከ ካንተ ውጪ ወቢናአን ዐላ ሀዘ ተፍሲር በዚህ ተፍሲር ከዚህ ተፍሲር በመነሳት ማለት ነው ነቁሉ እንላለን ኢነማ ነስመዑሁ ሚን ባዕድ ልዓመቲ ሚን ባዕድ ልዓመቲ ከአንዳንድ ዓማዎች ማለት ነው ጃሂሎች የምንሰማው ነገር አሉ ሼክ ሚን አን የቁሉ ማለታቸውን የመሰለ ላ ኢላሀ ገይሩከ ወላ ማዕቡደ ሲዋክ ይላሉ ምን ላይ ሶላት ላይ ለይሰ ቢሰሒህ ይህ ትክክል አይደለም ላኢላሃ ገይሩክ ከተባለ በቃ ቱግኒ አላ ማዕቡደ ሲዋክ ከሚለው ያብቃቃልን ፈቁል ላኢላሃ ገይሩከ ላኢላሃ ገይሩከ የሚለውን ብቻ በል ወየክፊ ይበቃል ላኢላሃ ገይሩከ ማለት ማለት ነው ከአንተ ውጪ የሚመለክ የለም አይደለም ልብ በሉ አሁን ያልኩት ግልጽ ነው ከአንተ ውጪ የሚመለክ የለም ሳይሆን ከአንተ ውጪ በእውነት የሚመለክ የለም በእውነት የሚለው መግባቱ ግድ ነው ከአንተ ውጪ የሚመለክ የለም ብሎ ማለት እኮ የሚመለከው በአጠቃላይ አንተ ነህ እንደማለት ነው። ይሄ ደግሞ ምን ያመጣል? የሚመለክ በአጠቃላይ አላህ ነው ብሎ የሚሉ ሁሉልያ መዝሀብ ላይ ያሉ የድሮ ሱፊዮች ነበሩ። ዑለማዎቹ ያከፈሯቸው ማለት ነው። እነ ኢብኑ ዓረብ የሚባሉ እነዚህ ምንድን ነው የሚሉት? አልዓብዱ ረቡን አልዓብዱ ረቡን ወረቡ ዓብዱን ወላ አድሪ መን ይልሙከለሁ ባሪያም ጌታ ነው፣ ጌታም ባሪያ ነው። ማን ግዴታ እንደሚጣልበት አላውቅም። ይህ ብሎ ማለት ሁሉን ነገር ስታመልክ ይላሉ ሁሉን ነገር ስታመልክ በሁሉ ነገር ውስጥ አላህ ሰፍሯል የሚል ፍልስፍና አላቸው። አላህ በሁሉ ነገር ውስጥ አለ። ስለዚህ ያንን ነገር አመለከው ማለት ማንን አምልካ እንደዚህ ብለው የሚሉ ነበሩ። ስለዚህ አሁንም እዚህ ስትፈስር አንተ የሚመለክ የለም ከአላህ ውጭ ብለህ ካልክ ምን ማለት ነው? የሚመለክ በአጠቃላይ አላህ ነው እንደማለት ነው። ይህ ኸጣ የሚፈሰረው ምን ተብሎ ነው? ከአላህ ውጭ በእውነት የሚመለክ የለም። ይሄ እሺ ስለዚህ አሁን ሁለት የእስትፍታህ አይነቶችን አየን አንደኛ اللهم باعد بيني የሚለው ሁለተኛ سبحانك اللهم የሚለው በዚህ የሚጀምረው ሶስተኛ ሶስተኛ የእስትፍታህ አይነት ወጀህቱ ወጅህ የሚለው ይሄ በአብዛኛው በሻፊያ መዝሀብም ይሄ ነው በአብዛኛው ያለው እዛ አብዛኛው ሰው ይህን ነው የሚያፈቀው መሰለኝ አላሁ አለም وجهت وجهي للذي فطر السماوات والأرض حنيفا وجهت وجهي في تين أزور كني للذي لزيا فطر السماوات سماعة يفتر والأرض مريتا حنيفا كشرق من قد كطمة من قد يتزنبل كني سهون يوقع كنينا يراك كني سهون في تين وليس أزور كني لا سماعة من قد ولا ولا الله وما أنا من المشركين እኔ ከሚያጋሩትም አይደለሁም ኢነ ሰላቲ ስግደቴ ወኑሱኪ እርዴ ወይም ደግሞ የአምልኮ ስነ ስርዓቴ በአጠቃላይ ንሱክ የሚለው ወይ እርድ ነው ወይ ደግሞ የአምልኮ ስርዓት ነው ተብሏል። ወማሕያየ በህይወት መኖሬም ወመማቲ መሞቴ ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ነው። ላ ሸሪከ ለሁ ለሱ ምንም አይነት አጋር የለውም። ወቢዛሊከ ኡሚርቱ በዚህም ታዝዣለሁ። ወአና ሚነል ሙስሊሚን እኔ ከሙስሊሞች ነኝ። وفي رواية አንዲት ሪዋያ ላይ ወአና አወሉል ሙስሊሚን እኔ ከሙስሊሞች የመጀመሪያው ነኝ የመጀመሪያው ነኝ ብሎ እንዲሉ የተደረጉት ነቢያችን አለይሂ ሰላቱ ወሰላም ናቸው። ቁርአን ላይ ወአና አወሉል ሙስሊሚን በሌላቸው ቁል ኢነ ሶላቲ ብሎ እኔ ከሙስሊሞች የመጀመሪያው ነኝ። ረሱሉ ሰለላሁ ዐለይሂ ወሰለም ከሙስሊሞች የመጀመሪያው ናቸው። ከየትኛው ኡማ ከተባለ ከዚህኛው እንጂ ከዚህ በፊት የነበሩ አንቢያዎች እንዳለ ሙስሊሞች ሆነው ነቢዩን ዓለይሂ ሰላቱ ወሰላም ቀድመዋል። ለዚህ ነው አወሉል ሙስሊሚን ሚን ሀዚሂ ኡማ ማለት ከዚህች ኡማ የመጀመሪያው ሙስሊም ማን ነው? ሙሐመድ ዓለይሂ ሰላቱ ወሰላም ነው። ከዛ ቀጥሎ ምን ይላል? አላሁመ አንተል መሊክ ጌታዬ አንተ ነህ ንጉሱ፣ ላ ኢላሃ ኢላ አንት ከአንተ ውጪ በእውነት የሚመለክ የሆነ አምላክ አዎ በእውነት የሚለው እንዳትዘነጉ በእውነት የሚመለክ የሆነ አምላክ የለም። አንተ ረቢ ተውሂድ አስተምራለሁ ብሎ አንዱ ሲያጨማልቀው አይቻለሁ። ይህንን በእውነት የሚለውን እየተወ ከአንተ ውጭ በእውነት የሚመለክ የለም እያለ ተውሂድ ያስተምራል። ሁሉልያ እያስተማረ ማለት ነው። ኸይርሽ አንተ አልመሊኩ ላኢላሃ ኢላ አንተ ከአንተ ውጭ በእውነት የሚመለክ የሆነ አምላክ የለም። አንተ ረቢ አንተ ጌታዬ ነህ። ወአና ዐብዱክ እኔ ደግሞ ባሪያህ ነኝ። ظለምቱ ነፍሲ ነፍሴን በደልኩኝ። واعترفت بذنبي ወንጀሌንም ለፈለፍኩኝ። ፈግፊር ሊ ዙኑቢ ጀሚዐን ወንጀሌን በአጠቃላይ ማርልኝ። ኢነሁ ላ የግፊሩ ዙኑበ ኢላ አንተ እነሆ ወንጀልን የሚምር የለምና አንተ ስትቀር። ወህዲኒ ምራኝ የአሕሰኒ ልአኽላቅ ለጥሩ ስነ ምግባር ላ የህዲ ሊ አሕሰኒሃ ለመልካም ስነ ምግባር የሚመራ የለምና ኢላ አንተ አንተ እንጂ ወአስሪፍ ዐኒ ሰይአሃ መጥፎን ስነ ምግባር ከኔ ያርቅ ላ የስሪፉ ዐኒ ሰይአሃ መጥፎዋን ስነ ምግባር እኮ ከኔ አያርቅም ኢላ አንተ አንተ እንጂ ለበይከ ወሰዕደይከ ለጥሪህ አቤት ደግሞም አቤት ወልኸይሩ ኸይር ሁሉሁ ሁሉ ፊ የደይከ በአንተ እጅ ነው ያለው ወሸሩ መጥፎ የተባለ ለይሰ ኢለይከ ወደ አንተ አይደለም ሸር የተባለ አነ ቢከ እኔ ባንተ ነኝ ወኢለይከ ወደ አንተም ነኝ ተባረክተ ከፍ አልክ ወተዓለይተ ላክ አስተግፊሩከ ምህረትህን እጠይቀሃለሁ ወአቱቡ ኢለይከ ወደ አንተ እመለሳለሁ በዚህ አይነት ይላል رواه مسلم عن علي بن ابي طالب رضي الله عنه كعلي بن ابي طالب مسلم اورثوتال قال كان النبي صلى الله عليه وسلم إذا استفتح الصلاة كبر ثم قال مسلم يورث من إلى صلاة النبي صلى الله عليه وسلم سيجمروا استفتح الصلاة الصلاة تجمرو ما كبر الله أكبر بلو ثم قال كذان جلال المبلو هي من حديث وجهت وجهه وفي رواية لأبي داود لأبي داود بهون رواية التصريح قلت الله قال له بأنه إذا قام إلى المكتوبة ودا مكتوبة معناته ودا قديتا صلاة بقبو قدي كبر الله أكبر بلو ثم قال من النميرو ወጃቱ ወጅሂ የሚለውን ከላይ የጠቀስነውን ሙሉውን ወሀዛ ጋሊበን ይሄ አብዛኛው አብዛኛው ጊዜ የሚባለው ይሄ ረዥም ስለሆነ የት ነው የሚባለው? ፊ ሰላት ላይ ሰላት ላይ ላይ አብዛኛው ይሄ መጠቀም ያለበት ሰውየው ማለት ነው እንጂ አሁን ከኋላ እየሰገደ ይሄንን ስለሚቀራ ኢማሙ ወየስተፍትሑ ሰላተ ሌይል ሰላተ ሌይልን يكفتال بما كان الرسول عليه الصلاة والسلام يستفتح به النبي صلى الله عليه وسلم ሲከፍቱበት በነበረው ነገር ይሄ ደግሞ ሌላ ነጥብ ነው። ሶላት ላይ ይሄ ቀን ሰላት ላይ አይባልም። የመጣው ሶላት ላይል ነው። ሶላት ላይል ላይ በዚህ ይጀምር። ነቢ ስ ሰለም ሶላት ላይል በዚህ እስትፍታህ ያደርጉ ነበር። ምን በሚለው اللهم رب جبرائيل وميكائيل وإسرافيل ጌታዬ ሆይ የጅብራኢል ጌታ የጅብሪል ማለት ወሚካኢል የሚካኤልም ጌታ ይሄ ጅብራኢል የሚባለው ወይም ጅብሪል የሚባለው ወደ አላህ ስብሓንሁ ወተዓላ መልእክተኞች ዋሕይን የሚያመላልስ የነበረ ሰፊሩል ዋሕይ ነው የሚባለው የዋሕይ አምባሳደር እንደማለት ነው። በአላህና በረሱሎች መካከል የሚመላለስ ነበር ይሄ ጅብሪል። ሚካኤል የሚባለው ምንድን ነው ስራው ከተባለ ሙወከሉን ቢልቀጥሪ ወነባት በቡቃያና በዚህ በዝናብ ላይ አላህ ስብሐነ ወተዓላ የመደበው ነው ማለት ይህ ብሎ ማለት አዝነብ ሲባል ያዘንባል፣ አብቅል ሲባል ያበቅላል ነው እንጂ ምንም ስልጣን የለውም። ከአላህ ውጪ ምንም የሚሰራው ነገር የለም ማለት ነው። ያው ሰዎች ግን አንዴ ጅብሪል እያሉ ያመልካሉ፣ አንዴ ሚካኤል እያሉ ያመልካሉ፣ አንዴ ደግሞ የሱራፊል ሱራፊል መሰለኝ እንደነሱ ይህንንም ያደርጋሉ እያሉ ይቀጥሉበታል እና ቡለን ምናምን አልቀሩ እስከዛሬ ያለው ሁሉም እንዳለ ተመልኳል ማለት ነው። ያልተመለከ ወኢስራፊል ኢስራፊል ይሄ ደግሞ ኢስራፊል የሚባለው መላይካ በምንድን ነው የተመደበው ከተባለ በምንድን ነው ምን አድርገህ ሱሩን ወይም መለከትን የቅያማ ቀን የሚነፋው እሱ ነው። ፋጢረ ሰማዋቲ ወልአርض ሰማያትና ምድርን ፈጣሪ የሆንከው ጌታዬ ሆይ አሁን እንግዲህ የጅብሪል ጌታ የሚካኤል ጌታ የኢስራፊል ጌታ አልን ፋጢረ ሰማዋቲ ወልአርض የሰማያትና የምድር ፈጣሪ የሆንከው እችን ፋጢር የሚለው ልክ እኛ አሁን ፈጣሪ ከአማርኛው ጋር ስለሚጋጠምልን በአንድ ላይ ገባን። አብዱላህ ብኑ አባስ ፋጢር የሚለውን ብዙ ጊዜ ሳልገነዘብ ቆይቻለሁ ይላሉ። خير عالم الغيب والشهادة عالم الغيب የገይብን አዋቂ የሆንከው ዓሊመ ልገይቢ ማለት የሩቅን አዋቂ የሆንከው ወሸሃደት የቅርቡንም አዋቂ የሆንከው የአላህ እውቀት ላይ የሩቁም የቅርቡም ያው ነው። የአላህ እውቀት ላይ የሩቁም የቅርቡም ያው ነው። እኛ ጋር ፍጹም እንደዚህ ሊሆን አይችልም። አንተ ታሕኩሙ በይነ ዒባዲከ አንተ በባሮች መካከል ትፈርዳለህ ፊማ ካኑ ፊህ የኽተሊፉን እነሱ በሚጋጩበት በሆነው ጉዳይ ይህዲኒ ምራኝ ሊመክቱሊፈ ፊህ ሚን አልሐቅ ከሐቅ ሰዎች ለተናጉበት ለተጋጩበት ለሆነው ሐቁ ጎዳና አንተ ምራኝ ቢኢድኒከ በፍቃድህ አሁን ዲን ልእስላም ምን ነው የሚያስተምረው? ይህዲን አስራጠል ሙስተቂም ቀጥተኛው መንገድ ምራን ነው። ቀጥተኛው መንገድ መመራት በአጀብ በጀማዓ በምን አይሆንም። ቀጥተኛው መንገድ በምን የለም ማለት ነው። በጀማዓ ብዛት ምናምን በዛ ስንል ሀቅ ላይ ነው ያለነው። አነስ ስንል ደግሞ ሀቅ ላይ አይደለንም ማለት ነው። ወይም ደግሞ አነስ ስንል በቃ እኛ ጀግኖች ነን ሀቅ ላይ ነው ያለነው። እንደዚህ አይደለም። በማነስም አይደለም በመብዛትም አይደለም። ሐቅ ላይ መሆንን የምታገባው ምንድን ነው ማለት ነው? አላህ ስብሓነሁ ወተዓላ ባወረደው ዋሕይ በመግጠም ያንን ዋሕይ ስገጠም ከሐቅ ላይ ነህ፣ ካልገጠምክ ወለው ኩንተ ኡሉፍ ያው ምንም አይሰራልህም ብትበዛም ማለት ይህዲኒ ምራኝ ሊመክቱሊፈ ፊህ ሚን አልሐቅ ከሐቅ ለተኻለፉበት ምራኝ ለተጋጩበት ቢኢዝኒከ በፍቃድህ ኢነከ አንተ እኮ ተህዲ መን ተሻእ የፈለግከውን ትመራለህ የፈለግከውን ትመራለህ ኢላ ሲራጢን ሙስተቂም ወደ ቀጥተኛው መንገድ ትመራለህና ለሐቁ ጎዳና ምራኝ ቢአይ እስትፍታሕን የትኛውም እስትፍታሕ እስትፍታሕ ማለት የአሁኑ ዱዓዎች ማለት ነው እንግዲህ ብዙ አይነት ነው አይደል ያየ ነው ኢስተፍታሐ ቢሂ በየትኛውም እስትፍታሕ ቢያደርግ አሁን ካየናቸው ሚማ صح عن النبي صلى الله عليه وسلم ከነቢዩ صلى الله عليه وسلم በተገኘው በአንዱ ወጀቱ ወጅሂ ብሎ ይጀምር፣ ሱብሓነከ ብሎ ይጀምር። አው ደግሞ አላሁመ ባዒድ በይኒ ብሎ ይጀምር። ባለው ብሎ ቢጀምር ፈኢነሁ ዩጀዚኡሁ ያብቃቃዋል። ሌላ ግን تقول هذا مرة وهذا مرة የምትለው እንዴት ነው? ይህንን አንድ ጊዜ ይሄኛውን አንድ ጊዜ وأحيانا አንዳንዴ هذا ይሄኛውን وأحيانا አንዳንዴ ደግሞ هذا ይሄኛውን እንደዚህ እያረክ ማለት ነው። እንጂ ልክ وفي رواية እንደ ሐዲስ ዘጋቢ ማለት ነው። በሌላ ዘገባ እንደዚህ መጥቷል የሚል መሰለ እዚሁ አላሁመ ባይት ቀራ፣ ቀጠልክና وجهت وجهي ቀራ፣ እዛ ኋላ ሱብሓነከ አላሁመ ቀራ። ይሄ አይቻልም፣ ይሄ ተከለከለ። በአንዴ መሰብሰብ የለም ለአንድ ሰላት አንዷን ነው የሚለው አንዷን ሊታዕመለ ለምንድን ነው እንደዚህ አፈራርቀህ ማለት የወደድነው አንድ ጊዜ በሌላው ተጠቅማል፣ አንድ ጊዜ በሌላ ለምን ሊተዕመለ ቢሱነኒ ጀሚዐን በነቢ ስ ሰለም ሱናዎች በአጠቃላይ እንድትሰራባቸው፣ ወላ ተጅመዑ በይነሃ በሱ መካከል ግን መሰብሰብ የለብህም። በሱ ሲባል ቤተኛው ሁሉንም ሁሉንም መሰብሰብ የለብህም። በአንዴ በአንዴ ሁሉንም ቅድም እንዳልኩት ማለት እንጂ ነጣጥለህ ደግሞ በሁሉም መስራት አንዴ በአንድ ትላለህ፣ አንዴ በአንድ ትላለህ ሌላ ቀን إن جمعت بينها كلهم كسرستو كوما خالفت السنة سنة تخلفها ودليل ذلك الذي ما أخرجوا أن أبا هريرة رضي الله عنه أبو هريرة من قال الصحابة رضي الله عنه لما سأل النبي صلى الله عليه وسلم ما تقول من دون يريد له نبينا عليه الصلاة والسلام بتيجي شو بدي قد ما سلفنا الحديث لم يذكر له إلا واحدا فقط عندنا ونجي አልጠቀሱም ነቢ ስ ሰለም ስለዚህ አንድ ነው የሚባለው ማለት ነው ለአንድ ሶላት አንዴ ነው የሚባለው ፈደለ ሀዛ ይህ ይጠቁማል አላ አነሁ ላ ዩጅመዑ بينها በአንድ ቅያም ላይ አይሰበሰብም ማለት ነው ሁሉም ተሰብስቦ የ رواية ማዕት አንድ ላይ አታረገውም እሺ እችን أعوذ بالله እንጨርሳል አታዓውዝ ታዓውዝ ታዓውዝ ማለት أعوذ بالله ብሎ ማለት تعوذ ይባላል بسملة ከተባለ ደግሞ بسم الله ብሎ ማለት بسملة ይባላል لا إله إلا الله ምን ይባላል ተህሊል አልሐምዱሊላህ ተህሊል አላሁ አክበር ተክቢር እንዲህ የመሳሰለ ማለት ተዓውዝ ሲባል አሁን አዑዙ ቢላህ ብሎ ማለት وبعد الاستفتاح ከስትፍታህ በኋላ استفتاح ማለት ከሰላቱ ከሰላቱን ከከፈተ በኋላ ማለት ነው ماشي بواحد وبعد الاستفتاح بواحد مما تقدم ከዚህ ከተቀደመው ማለት ነው በአንዱ ከከፈተ በኋላ ሶላቱን ከተቀደመው ሲባል ከዚህ ቀደም ያሳለፍናቸው እስትፍታሖች አሉ አይደል በአንዱ እስትፍታህ ካደረገ በኋላ የቁሉ ይላል ምን ይላል አዑዙ ቢላህ ሰሚዕ ልዓሊም ምን ሸይጣን ረጂም አዑዙ ቢላህ በአላህ እጠበቃለሁ አሰሚዕ ልዓሊም ሰሚ በሆነው ጌታ የአላህ ሲፈት ነው መስማት ማለት አሰሚዒ ሰሚ በሆነ አልዓሊሚ አዋቂ የሆነ እንግዲህ የአላህ ስብሓን ወተዓላ ባህርያት ይህ መስማት ማወቅ የሚባለው የአላህ ስብሓን ወተዓላ ባህሪ ነው የአላህ ባህሪ ነው ሲባል ከፍጡራን በጣም በማይመሳሰል ነው እንጂ ፍጡራን ይሰማሉ ምናምን ግን አሰማማቸው እንዴት ነው ውስን የሆነ ውስን የሆነ በዛ ነው እዚህ አካባቢ ነው እንጂ አንተ ድምፁ የምትሰማው ራቅ ባለ ቁጥር የለህም ማለት ነው። መስማትህ መስማትህ እየራቀ ይሄዳል በራቀ ቁጥር። እሺ አውዙ ቢላሂ በአላህ እጠበቃለሁ አስተሚዒ ሰሚ በሆነው ሰሚዕ ሰሚዕ ማለት አለዚ የስማዑ ልአስዋተ ኩለሃ ድምፅ የተባለን በአጠቃላይ ሰሚ የሆነ ማለት ነው። የሰሚ ዓለም ላይ የትኛውም ቋንቋ ይሁን የትኛውም ሁኔታ ይሁን ማለት አልዓሊም የሚለው ደግሞ አዋቂ የሆነ አልዓሊም የሚለው አሊፍና ላም የገባበት አጠቃላይ ዒልም የተባለ እውቀት የተባለ አላህ አያውቀውም ተብሎ የሚባል ፍጹም የለም አሰሚዕ ሲባልም አሊፍና ላሙ የሚጠቅም ያለ የሚሰማን በአጠቃላይ ማለት ይህም አልዓሊም ሲል የሚታወቅን በአጠቃላይ ስለዚህ ነው እንግዲህ አንድን ሰው ዓሊም ብለህ እኮ ብትጠራው ችግር የለም ዓሊም ብለህ አልዓሊም አልዓሊም አይቻልም ለምን አሊፍና ላሙ እስትቅራቅን ይፈይዳል ይላል እስትቅራቅ ደግሞ አጠቃላይ እውቀት የተባለ የተሰበሰበው ለአላህ ነው አልዓሊም የሚለው ለአላህ ብቻ ነው ዓሊም ብንለው ግን ችግር የለም አንድን ሰው እሺ አዑዙ ቢላሂ በአላህ እጠበቃለሁ አሰሚዕ ሁሉን ሰሚ የሆነ አልዓሊም ሁሉን አዋቂ በሆነው ጌታ በአላህ እጠበቃለሁ ሚነ ሸይጣኒ ከሸይጣን ከሸይጣን እጠበቃለሁ ከሸይጣን ምን ከሸይጣን ምን ሴራ ነው ከሸይጣን ተንኮል እጠበቃለሁ አረጂሚ አረጂሚ ይሄ የሸይጣን ሲፈት ነው አረጂሚ አልሙብዓዲ አን ረሕመቲላህ እንላለን ከአላህ ረሕመት የተባረረ የተራቀ ከሆነው ሸይጣን ተንኮል እጠበቃለሁ እንደውም አንቆሶታል እኮ ሚን ነፍሲሂ ከዚህ ከሸይጣኑ ነፍስ እጠበቃለሁ ነፍስ የተባለው የሸይጣኑ ነፍስ ምንድን ነው ከተባለ ኩራት ነው ነፍስ ማለት በመሰረቱ ያው መንፋት ማለት ነው እነዚህ ኩራት ያለባቸው ሰዎች ሸይጣን ነው ምን ያደረጋቸው ማለት ነው የኮፈሳቸው የነፋቸው ልክ እንደ ፊኛ ኸይር ወጣና ምን አለ ወነፍሲሂ ከሸይጣን ነፍስ ነፍስ የተባለው ደግሞ ምንድን ነው ነፍስ እንዳትሉ ነፍስ ሳ ነፍስ ይሄ ነፍስ የተባለው የሸይጣን ሽዕር ነው ይሄ ግጥም የሸይጣን ትፍታ ይባላል ሸይጣን ተፍታው ነው ማለት ነው። ይሄ ሺዕሩ ግጥም ግን ግጥም ሲባል እዚህ የተፈለገው ምንድነው? ባጢል የያዘ ግጥም ለማለት ነው። ሐቅ የያዘስ ግጥም ከሆነ ይሄ ከነቢያችን ዘንድ ይገጠም ነበረ። ነቢ ስ ሰለም ገጣሚ አልነበሩም። ነገር ግን ሰዎች ሲገጥሙ ሰዎች ያሉትን ይሉ ነበረ። ለምሳሌ اللهم لا عيش إلا عيش الآخرة فاغفر للأنصار والمهاجرة ይህንን በሰይ ቡኻሪ ውስጥ አለ ጌታዬ ሆይ ላ ዐይሸ ኑሮ የለም ኢላ ዐይሹ ልአኽራ የአኽራ ኑሮ እንጂ ፈግፊር ልልአንሳሪ ወልሙሃጀር ሂጅራ ላደረጉትና ለአንሳሮች ማርላቸው የሚለውን ይህንን ይሉ ነበረ አላሁመ ላ ዐይሸ ኢላ ዐይሹ ገጣሚ አልነበሩም ለዚህ ነው ወማሁወ ቢሻዕር የተባለው እሺ ነፍስ የተባለው እንግዲህ ይኸው ሸይጣን ምን ያደርግበታል ማለት ነው በዚህ በግጥሙ እንደምታዩት ነው አሁን ስለ ሴቶች የተገጠሙ ግጥሞች አሉ። የዘፈን መነሻው ምንድን ነው? አስቡ። የዘፈን ዳዳሩ አለ መነሻው ነው ያልኩት። መነሻው ግጥም ነው። መነሻው ግጥም ነው። መነሻው ግጥም ነው። ከግጥም ነው ዘፈን የሚወጣው ማለት ያ እንግዲህ ምን ያደርጉታል? የተለያዩ የሆኑ ሱሶችና አካላት በማንሳት ሊሆን ይችላል። የተለያየ ነገር እንግዲህ የሚባለውን ሁላ ይፈችበታል። ምን ያደርጉበታል ማለት ነው? የሚፈልጉትን ሩቃ ያደርጉበታል። በዛ በዛ ነው አሁን በመኪና ስንሄድ እንትና ለእንትና ጋብዛለች፣ እንትና ለእንትና ደግሞ ጋብዟል። ለምን ላይ ጋብዞ ታውቃለች? ልቡ እንዲረጥ እ ልቡ እንዲረጥ ነው። ለዛ ነው ምን ቀይ ምን ይላሉ መሰላቸው የዛሬ ሰባት መቶ ዓመት ቀደም ነው ይሄ እንትና የሚባለው ዘፈን የሚባለው ይላል ዜና ማለት የዚና የዝሙት ተስፋ ነው። ዝሙትን አንድ ሰው እንዲሰራ ሲፈልግ ምን ይደረጋል ማለት ነው? ልክ ጂኒ ይዞ አንድ ሰው ቁርአን ይዘውና ትፍታ ታደርግለታል፣ ይለቀዋል። ልክ እንደዚሁ ዝሙት ላይ እንዲወድቅ ከተፈለገ ትፍታ ይለቀቅበታል። የምን ቱፍታ? የዘፈን ቱፍታ የዘፈን ቱፍታ የተተፋበት ሰው ከዝሙት አይቀር ከስንት አንዱ አላህ እንደው ያጠራኳል አላህ ያዳነው ለዚህ ነው ምንም ሰሙት ጋብዣዋለሁ ጋብዣታል አረ ሁላችሁንም ጋብዣችኋለሁ ይላል አንዳንዱ ደግሞ እኛንም ሳይቀር ሚን ነፍሲህ ያለ ነፍስ ሲባል እንግዲህ ኩራቱ ነው አለ ወነፍሲህ ሲል ደግሞ ነፍጥ የተባለው ቱፍታው የተባለው ምኑ ነው የሸይጣን ሽዕሩ ግጥሙ ነው ግጥሙ ወደ ባጢል ያነሳሳ የሆነ ከሐቅ ያዘናጋ ይሆናል ይሄ ማለት ነው ይሄ ግጥም ወሀምዚሂ የሸይጣን ደግሞ ሀምዝ ተባለ ሀምዝ ማለት ጁኑን ማለት ነው የሸይጣን እብደት እብደት ጁኑን ከዚህም በአላህ እጠበቃለሁ ያው ያሳብዳል አይደለ አንዳንዱን ሙሉ ለሙሉ አቅሉን ያስተዋል አንዳንዱን ደግሞ ጤነኛ ይመስላል ያው እሱ አብዷል قال في البلوغ بلوغ ላይ ምን ይላሉ ኢብኑ ሐጀር رواه الخمسة አምስቱ አውርተውታል ብለ አምስቱ አውርተውታል ከተባለ እንግዲህ አሕመድና ሱነኑል አርበዓ ማለት ነው አው የቁሉ ወይም ደግሞ ይላል ሰውየው እንግዲህ እዛ ሲቀራ ምን ይበል ነው አዑዙ ቢላሂ السميع العليم من الشيطان الرجيم من همزه ونفسه ونفخه ይህን ይላል ወይ ደግሞ አው የቁል አዑዙ ቢላሂ ሚነ ሸይጣን ረጂም ባጭሩ ወይ አዑዙ ቢላሂ ሚነ ሸይጣን ረጂም ብሎ ማለትም ይችላል። አዑዙ ቢላሂ ሚነ ሸይጣን ረጂም ምንድን ነው ትርጉሙ ከተባለ አዑዙ ቢላሂ በአላህ እጠበቃለሁ ሚነ ሸይጣን ከሸይጣን አረጂም የተረገመ ከሆነ የተረገመ ማለት ማለት ከአላህ ረህመት የተራቀቀ አላህ ረገመው ማለት እኮ አላህ እንደዚህ አድርገህ ብሎ እኮ አይልም እኮ ወዴት ነው እንትና እንደዚህ አድርገህ ብሎ አላህ ገና ዱዓ ላይ ያደርጋል ከራህመቱ ማራቁ ማባረሩ ይሄ ነው ምን የሚባለው የተረገመ አደረገው የሚባለው ስለዚህም አዑዙ ቢላሂ ሚነ ሸይጣን ረጂም ብሎ ማለት አዑዙ ቢላሂ በአላህ እጠብቃለሁ ሚነ ሸይጣን ከሸይጣን ከሸይጣን አረጂም ከረሕመቱ ከተባረረው ሸይጣን ተንኮል በአላህ እጠብቃለሁ ማለት ነው هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين